قُلْ إِنَّ الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم خير بارك الله فيكم ባለፈው ትምህርታችን እንግዲህ ወደዚህ ድምፅ ይሰማኛል <clears throat> ወደዚህ ይሰማችኋል ያላ خلاص ባለፈው ስለ ለው እያወራን ነበር ያለ ነው فيجب على المؤمنين ይላል فيجب ግድ ይላል على المؤمنين በአማኝ ወንዶች ላይ ወንድ አማኝ የሚለውን ትርጉም የሚይዝ ይመስላል ፈየጂቡ ግድ ይላል አለል ሙእሚኒን ግን እዚህ ጋር ሙእሚኒን አይደለም የሚለው ሙእሚኒን ቢሆን ብዙ ቁጥር ነው አይደል ፈየጂቡ ግድ ይላል አለል ሙእሚን ነው የሚለው አማኝ በሆነ ላይ ወንድም ይሁን ሴት ማለት ነው አልብቲዓድ ምን ማለቱ መራቅ አን ከመናገር ቢሃዚህ ልከሊማ በዚች ቃል በዚች ንግግር መናገር ማለት ነው መራቁ ምን ይሏል? ግድ ይሏል ይላል። መራቁ ግድ ይሏል عندما تصيبه محنة ፈተና ሲያጋጥመው ፈተና በደረሰበት ጊዜ አው መክሩህ ወይም ደግሞ የተጠላ ነገር ወይም መጥፎ ነገር በደረሰበት ጊዜ ወአንያዕዲለ ኢለል አልፋዝ ጠይባህ መልካም ወደሆነ ቃል መልካም ወደሆነ ንግግር ሊያመዝን ይገባል አለቲ ፊሃ ሪባ! ያቺ ውዴታ ያለባት ቢማ ቀደረ አላህ አላህ በወሰነው ነገር መውደድን ወደምታስይዘዋ ቃል ምን ማለት አለበት? መዘንበል መጓዝ መቻል አለበት። ወሰብር ወልእሕቲሳብ ትዕግስት ሊያደርግና ሊተሳሰብ ይገባል ነፍሱን። ናም ይህ አላህ የወሰነብኝ ነገር እኔ በሰራሁት ወንጀል ነው ብሎ መተሳሰብ መቻል አለበት። ወሄ ልአልፋዝ ያቺ ቃል ነች አለቲ ወጀሀ ኢለይሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ያመላከቱት የሆነ ቢቀውሊህ እንዲህ በሚለው ንግግራቸው ፊማ ረዋሁ ሙስሊም ሙስሊም በዘገበው عن أبي هريرة رضي الله عنه عن النبي صلى الله عليه وسلم أنه قال أبو هريرة بزجب نبي عليه الصلاة والسلام بلوال المؤمن القوي أو تنكار يهون مؤمن خير بلاجنو وأحب يتوددنو إلى الله ودى الله من المؤمن الضعيف دكما كهنو مؤمن وفي كل خير وفي كل بهلم بيان داندو خير ምንድነው ኸይር ነው በላጭ ነው ማለት ነው እሕርስ አላማ የንፈዑክ በሚጠቅም ነገር ላይ ጓጓ ጓጓ ማለት ጉጉት ይኑርህ ማለት ነው ወስተዒን ብላህ በአላህ ታገዝ ወላ ተዕጀዝ አትስነፍ ولا تعجز አትስነፍ ወይን አሳበከ ሸይኡን አንዳች ነገር ቢያጋጥምህ ፈላ ተቁል አትበል ለው አኒ ፈዐልቱ እኔ እኮ ተግብሬ ቢሆን እንዲህ እንዲህ ተግብሬ ቢሆን ኖሮ ካነ ከዛ ወከዛ እንዲህ እንዲህ ይሆን ነበር አትበል ወላኪን ነገር ግን ቁል ብለህ በል ቀደረ አላህ ወሰነ ወማ ሻአ ፈዓለ የሻውን የፈለገውን ሰራ ፈኢነ ለው እንዲያርጌ ቢሆን ኖሮ እያሉ መናገር ተፍተሁ አመለ ሸይጣን የሰይጣንን መንገድ ትከፍታለች አሉ ፈቀድ ወጀሀ ነቢዩ صለ ላሁ ወሰለም የአላህ መልእክተኛ አመላከቱ ኢላ ፊዕል ልአስባብ ሰበብያ የሚሆን ነገሮችን ወደ መስራት አመላከቱ አለቲ ተንፈዕ አለቲ ተንፈዑ ልአብደ አንድ ባሪያን የሚጠቅም ወደሆነ ፊ ዱንያሁ ወአኺረተሁ ዱንያውንም አኺራውንም ሊጠቅሚ ወደሚችል ነገር አመላከቱ ሚማ ሸርዐሁ ላህ አላህ ከደነገገው ተዓላ የበላይ የሆነው ሊዕባዲህ ለማ ለባሪያዎቹ ሚን አልአስባብ ልዋጅባህ ግዴታ ወደሆኑ ሰበብያቶች ወልሙስተሐባ የሚወደዱ የሆኑ ወልሙባሐ የሚፈቀድ ወደሆኑ ናም ወየኩኑ ልዓብዱ አንድ ባሪያ ሊሆን ይገባል ፊሃ ሊፊዕሊሂ አሰበብ ሰበብን በሚተገብር ጊዜ ለአንድ ነገር ሰበብያው የሚሆኑን ነገር በሚተገብር ጊዜ ሙስተዒነን ብላህ በማን መታገዝ አለበት? በአላህ ሊየቲመ ለሁ ሰበቡህ ያ ሰበብ የሚሆነው ነገር ይሟላ ዘንድ ና ሙሰቢቡን መርሳት የለብንም። ሙሰቢቡ አላህ ነው። ሰበብያ ማድረስ ብቻ በራሱ ምንም ማለት አይደለም። ሰበብያውን ከፈለገ አላህ ስብሓነ ወተዓላ ውድቅ ሊያደርገው ይችላል። ታርጌት እንዳይመታ ማድረግ ይችላል። ስለዚህ የመጀመሪያ ለሁሉም ነገር አላህን ስብሓነ ወተዓላ መለመን ነው። ሳሌሕ በመሆን ላይ ራስ ለመስተካከል አላህን መለመን፣ ልጆች እንዲስተካከሉ አላህን ስብሓነ ወተዓላ መለመን፣ ጥሩ ሀያት እንዲሰጠን አላህን መለመን። ለእያንዳንዱ ነገር አላህን ስብሓነ ወተዓላ ልንለምን በሱ ልንታገዝ ይገባል። ሊየቲመ ለሁ ሰበቡህ ወየንፈዑሁ ሊጠቅመው ዘንድ ሊአነ አላህ ተዓላ ምክንያቱም አላህ ሁወ ለዚ ኸለቀ ሰበብ ሰበብያቶችን የፈጠረው ማን ነው አላህ ወልሙሰብብ እሱ ደግሞ ምንድን ነው ነገራቶችን የሚያቀናብር ሰበብያቶችን ያስገኘው እሱ ነው ነዓም ወልጀምዑ በይነ ፊዕል ሰበቢ አዎ በአንድነት ማምጣት ሰብስቦ ፊዕል ሰበቢ ሰበብያ የሚሆኑ ነገሮችን በአንድነት ማምጣትና ወተወኩሊ አላላህ በአላህ ላይ መመካት ተውሂድ እሱ ራሱ ምንድን ተውሂድ ነው ሰበብያን ጥሎ በአላህ መመካትን አንጠልጥሎ አይሆንም ሰበብያ እናደርሳለን በአላህ ላይ መመካትንም እናክልበታለን ይሄ ነው ተውሂድ ግልጽ ነው ወይላ ሰበብያን ብቻ ይዞ አላህን ጥሎ ወይም ደግሞ አላህን ስብሓን ወተዓላ ማለት ነው ይዞ ከዛ ሰበብያን አልሰራም ቢል ይሄ አይደለም የተሟላ ተውሂድ አለም ثم نهى ከዚያም በኋላ ከለከሉ ነብዩ عن العجز ከስንፈት መስነፍ የለብንም እያንዳንዱ ነገር ማለት ነው ምን አይፈልግም ስንፈት አይፈልግም በኋላ አደርጓለሁ እንዲህ ይሆናል ዝም ብሎ እንዶ ስንፈትን ምን ማለት መጫመት አያስፈልግም ወሆ እሱ ስንፈት ማለት ተርኩ ፊዕል ልአስባብ ናፊዓ ጠቃሚ የሆኑ ሰበብያቶችን መተው ምሳሌ ለምን ጥሩ ውጤት ለማምጣት ማጥናት ያስፈልጋል ማጥናትን ትቶ ወዴት ሊሄድ ነው እንግዲህ ማለት ነው ወይላ መጀመሪያ መማሩ አላስፈላጊ ነው ማለት ነው ስለዚህ ስንፈትን ልንጠናወት አይገባም ወሆ ضد الحرص የጉጉት ተቃራኒ ነው አላማ የንፋዕ ወደሚጠቅም ነገር መጓጓትን ተቃራኒው ነው ማለት ነው ግልጽ ነው ፈኢዛ ሐረሰ ከጓጓ አላማ የንፈዑህ በሚጠቅመው ነገር ላይ ወበደለ ሰበብ ሰበብያ የሚሆኑን ነገሮችን ደግሞ ካዋለ ثم ወቀዓ ከዛ ሰበብያቶችን አሟጠን ሰራ ከኛ የሚጠበቀውን ነገር ሁሉንም አዋለን ከዛ በኋላ ደግሞ በተቃራኒው ሊከሰት ይችላል አይደል ሰበብያ ከማድረሳችን ጋር ይሄ ሁላ ለፈተና አላህ የሆነን ነገር ውስጥ ሊከተን ይችላል የሆነ ነገር ሊወሰንብን ይችላል ثم وقع خلاف ከዛ በኋላ ተከሰተ ኺላፉ ማ አራደ ከፈለገው በተቃራኒ አው አሳበው ወይም አው አሳበው ካገኘው አሳበው አጋጠመው ማ የክራህ ምንም ይለው የሚጠላው ነገር አጋጠመው ምን ይበል በቃ ያዙ ልቀቁኝ ብሎ ፊቱን ስለቦጨቀ ልብሱን ስለቀደደ ስለተነጫነጨ አው ያዙ ልቀቁኝ ብሎ ፍርጥ ድብን ቢል ምን ያመጣል ምንም አያመጣም ማለት ያው ክስረት ነው የሚያመጣው፣ መጎዳትን ነው የሚያመጣው። ምን ይበል ግን ጠቃሚውን ነገር ፈላ የቁል አይበል ለዋኔ ፈአልቱ ከዛ እኔ እኮ እንዲያርጌ ቢሆን ኖሮ ለካነ ከዛ ወከዛ እንዲህ እንዲሆን ነበረ አይበል። ያና ሀዚህ ልከሪማ ምክንያቱም ይቺ ቃል ላቱጅዲ ሸያ ምንም ነገር ልታስገኝለት አይችልም አይደል? እንዲያርጌ ነገር ብትል ምን የሚያስገኝ ነገር አለ እንዴ? ትርጉም የለውም ማለት ነው። ግልጽ ነው። ከዚህ በፊት ተበልቶ የተጣለ አጥንት ማለት ነው። እኔ እኮ የስጋ ዘር ነበርኩኝ ብሎ ቢል ትርጉም አለው? የለም። ተበልቶ ተጥሏል። ግልጽ ነው። አጥንት ሆኗል። ከዚህ በፊት እኮ እኔ እኮ የስጋ ዘር ነበርኩኝ እኮ ቢል ምንም ትርጉም የለውም ማለት ነው። እማይሆን ነገር ወኢነማ እነሆ እኮ ተፍተሑ ዐመለ ሸይጣን የሰይጣንን ተግባር ትከፍታለች። ወተበዐቱ አለ ተአሱፊ እንደውም ያነሳሳል። ወተበዐቱ ተበዐት ማነሳሳል ተበዐቱ ታነሳሳለች፣ ትጭራለች። አለተአሱፊ ማዘን ወለውሚል ቀደሪ አዎ አላህ የወሰነውን ነገር ደግሞ መተቸት መውቀስ ውስጥ ይገባል። እንዴት እንዲቀደርብኛል እንዴት ይወሰንብኛል ይሄ ማለትን ወዳሊከ ዩናፍስ ሰብር ይህ ደግሞ ምን የሚጻረር ነው ትዕግስትን የሚጻረርና ወሪዳ አላህ በወሰነው ውሳኔ መውደድን የሚጻረር ነው ወሰብሩ ዋጅብ አላህ ባደረገው ነገር ሰብር ማድረግ ምንድነው? ዋጅብ ነው። ሱና አይደለም፣ ዋጅብ ነው። ወልኢማኑ ቢልቀደሪ ፈርዱን አዎ በቀደር ማመን ፈርድ ነው። ثم أرشده النبي صلى الله عليه وسلم كزيا يا الله ملك تنيا ملاكته إلى اللفظ النافع تكامي ودهونه قال المتضمن والمتضمن يكتت للإيمان بالقدر بالله سبحانه وتعالى والثاني ما من ወሁወ እሱ አየቁል ማለት ነው። እሱ ደግሞ ቀደረ አላሁ ወማ ሸዓ ፈአል አላህ ስብሓነ ወተዓላ ወሰነ የፈለገውንም ሰራ ሊአነ ምክንያቱም ማ ቀደረሁ ላህ አላህ የወሰነው ነገር ላቡደ አየኩን መሆኑ እማይቀር ነበር እማይቀር ነው ወልዋጂቡ ግድ የሆነው ደግሞ አተስሊሙ እጅ መስጠት ነው ሊልመቅዱሪ አላህ ምን ላለው ለወሰነው ነገር ወማ ሻአ አላሁ ፈዓለ አላህ የሻውን ሰራ ሊአነ አፍዓለሁ እነሆ እኮ የአላህ ስብሓን ወተዓላ ስራ ተግባር ላ ተስዱሩ ኢላ አን ሕክመቲን አዎ ያቺ ነገር አትመነጭም የአላህ ስብሓን ወተዓላ ስራ ኢላ አን ሕክመቲን ከምን ቢሆን እንጂ ከሕክማ ከጥበብ የመነጨ ቢሆን እንጂ እያንዳንዱን ነገር ሲሰራ ምን አለው አላህ ሂክማ አለው ማለት ነው ቃለ ልኢማሙ ኢብን ልቀይም ወልዓብዱ ኢዛ ፋተሁ ማ ለም ዩቀደር ለሁ ፈለሁ ሐለታኒ አዎ ወላሂ ሁል ጊዜ አደራ ምላችሁ ኢማም እብን ልቀይም የሚያወሩትና ሼክ ልእስላም ኢብን ተይሚያ የሚያወሩትን ንግግር ልብ ብለን ማጤን ያስፈልጋል የእነሱ ንግግር ልብ ስንለው በይበልጥ ማለት ነው ሁል ጊዜ ከእያንዳንዱ ቃላታቸው ምን እንጠቀማለን? ብዙ ነገሮችን እንወስዳለን። ብዙ ስቲፋዳ ያለው ንግግር ነው የሚናገሩት። የሌሎችም ዑለማዎች እንደዛው። የእነሱ ንግግር ግን ልብ በአለትና ማጤን የሚያስፈልገው ነው። ወልዓብዱ ይላሉ ባሪያ ኢዛ ፋተሁ ካመለጠው ይላሉ ማለም ዩቀደር ለሁ ለሱ ያልተወሰነለት ነገር ሲያመልጠው ፈለሁ ሐለታን የሰው ልጅ ስንት ሀል አለው? ሁለት ሀል አለው አሉ አንደኛው ሐለቱ አጅዝ ነው። የስንፈት ሐል ይታይበታል። አንዳንዱ ልክ የሆነ ነገር በቃ የማይፈልገው ነገር ሲወሰንለት ሐለቱ አጅዝ وهي እሷ ሚፍታሁ ዐመል ሸይጣን የሰይጣን በርን መክፈት ነው። መስነፍ ማለት ምን ማለት ነው? ሰብር ማጣት ማለት ነው አይደል? የሸይጣንን በር ትከፍታለች። ፈዩልቂህ አልዓጅዙ የእሱ እኮ ስንፈት መሳን ማለት ነው አይደለ? መሳኑ ሰብር ማጣቱ ፈዩልቂህ ይጥሏል አላጅዙ ኢላለው እንዲያርክ አድርጌ ቢሆን ኖሮ እንዲህ አድርጌ ቢሆን ኖሮ ወደ ማለት ይመጣና ሸይጣን አው አንተ እንዲህ አድርጌ ቢሆን ኖሮ እኮ እንዲያውንም አይሆንም ይለዋል። እንዲህ እኮ ኖሮ እንዲያውንም አይሆንም እያለ እየመጣ ሹክ ይለዋል። እሱም ያችን ማቃጨል ይጀምራል። ወላ ፋኢደተ ፊለው ሁና እዚህ ላይ አንተ ዝም ብለህ እስቲ ከጠዋት እስከ ማታ ለው እንዲያርጌ ቢሆን ኖሮ እንዲያርጌ ቢሆን ኖሮ እያልክ በል ምንም የሚጠቅም ነገር የለም ማለት በል እንደውም ይሄ ሚፍታሁ ለውም የምን የመውቀስ የመውቀስ ሚፍታህ ነች የምን የመውቀስ ፈተ ምንድነች ሚፍታህ ነች ማንን ትወቅሳለህ አላህ ስብሓን ወተዓላ ያንን ነገር የወሰነው መውቀስ ትገባለህ ወይም ሌላ ሰው መውቀስ ትጀምራል። ግልጽ ነው። ለዚህ ዳረከኝ እኮ አንተን እንዲህ አንተ ባታደርግ ኖሮ እያልክ ማለት ነው። ወላሂ እስላም እኮ እንደው ራሓ እኮ እውነት ይህንን በህይወታችን ላይ ብንተገብር ኖሮ ከሰው ጋር ፍጭት፣ ግጭት ግልጽ ነው። ሌላ ነገሮች ብዙ ነገሮች በተቀረፉ ነበር ማለት ነው። ደስተኛ ነው የሚሆነው በህይወት በቃ የሆነ ነገር ቀደር አላህ ማሻፈ ግልጽ ነው። ይሄ ትልቅ በህይወታችን ላይ ራሱ ጠቃሚ ነገር ነው። ወለሐለት ታኒያ ሁለተኛው የሰው ልጅ ደግሞ ያለበት ሁኔታ አሉ አነዘሩ ኢለል ቀደሪ አዎ ወደዛ ይመለከታል። ይሄ የመጀመሪያው እንግዲህ ሰብር ያጣ ሰው ነው አይደል? የመጀመሪያው ሰብር ያጣ ሰው ነው። አነዘሩ ኢለል ቀደሪ ይሄ ደግሞ አቅል የሰጠው አላህ አቅል የሰጠው ሰው አላህ ወደ ወሰነው ነገር ይመለከታል፣ ያስተነትናል። ወሙላሐበቱ እያንዳንዱን ነገር ይመዝናል፣ ያያል፣ ይመለከታል ነው። ወአነሁ እነሆ ለው ቁዲረ እንደው አላህ ቢወስን ኖሮ ለም የፉቱ ማምለጥ አይችልም። ከዚህም በቃ ማለት አላህ ይህንን ነገር ቢወስን ኖሮ ማምለጥ እንደማይችል ያውቃል። ሌላም ወለም የግሊቡሁ ወለም የግሊቡ ማሸነፍ ደግሞ አይችልም። አለይህ በሱ ላይ አሃዱን ማንም ሰው አላህ ምን ባለው በወሰነው ነገር ግልጽ ነው። ይሄ በቃ እኔ እኮ ምን ማምለጥ አልችልም። አላህ አላህ ባይወስን ኖሮ ነገር ምንም ማድረግ አይችልም። ዋናው ለው ቁዲራ ለም የፍቱ ብሎ ይላል ማለት ነው። አላህ ስለወሰነው ነው ያ ነገር ያጣሁት። በቃ ስለወሰነው ፈአርሸደ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ አመላክተዋል አለ ኢላ ማ የንፈዑሁ ወደሚጠቅመው ሓለ ሑሱሊ መጥሉቢሂ የሚፈልገው ነገር ኢላ ማ የንፈዑሁ የሚጠቅመው ነገር ሓለ ሑሱሊ መጥሉቢሂ የሚፈልገው ነገር እንዲከሰትለት እንዲያገኝ ወሓለ ፈዋቲሂ አዎ አንድ ነገር ያመለጠው ጊዜና ሊኖር ሊኖሮ የሚገባውን አመለከቱ አርሸደ ነብዩ ኢላማ የንፈዑ የሚጠቅመው ሐለ ሁሱሊ መጥሉቢህ የሚፈልገውን ነገር ባገኘ ጊዜ እና ወሐለ ፈዋቲ የሚፈልገውን ነገር ባጣ ጊዜ ምንድን ነው የሚለው? ወነሃው ከለከሉ አን ቀውሊ ለው ለው ከማለት ወአኽበረው ነገሩ ወአኽበረው ነገሩት ነቢዩ አና ተፍተሁ አመለ ሸይጣን የሰይጣንን በር ትከፍታለች ሊማ ፊሃ ሚን ተአሱፍ በውስጧ በቃ ሀዘን ታመጣለች ተአሱፍማ ማዘን አላማፋተ ባመለጠው ነገር ወተሐሱሪ ጸጸት ወልሑዝን ሀዘን ወለው ወለው ሚል ቀደሪ አላህ የወሰነውን ነገር ምን ማለት መውቀስ መተቸት ፈያእሰም ቢዛሊክ ቀደርን ደግሞ ሲጻረር ምን ይመጣበታል ፈያእሰመ ፈያእሰመ ቢዛሊክ በዚህ ምን ይላል ወንጀለኛ ይሆናል ወዛሊከ ሚን ዐመል ሸይጣን ይውስጡላ ደግሞ የጎተጎቴ አስገባህ የማን ስራ ነው የሸይጣን ወላሂ እስቲ ተመልከቱ የሆነ ነገር ሲደርስባችሁ ሸይጣን እንዴት እንደሚላ ልብ ካላችሁ ታገኛላችሁ አዎ አንተ እኮ እንዲህ ኖሮ ይላል መጣ እኮ በቃ እንደዚህ ብታረ ቀኑን ሙሉ በቃ ላለፈ ነገር አስተክዞ እንዲህ እንደው ግን እኮ መሆን የለበትም በማለት ሰላም እየኖረ ማለት ነው። በይበልጥ ኢባዳ ውስጥ ስንገባ ደግሞ ይመጣና እንዲህ እኮ ኖሮ እያለ ይጫወትብናል። وليس هذا لمجرد لفظ ለውፍ وليس هذا يكو እኮ አይደለም ሊሙጀረድ ለፍዝ ለው እንዲህ አድርጌ ቢሆን ኖሮ እንዲያርጌ ቢሆን ኖሮ በማለት ተናጠል ቃሏን ብቻ መናገር አይደለም። በል እያደር እየቆየ በል እንዲያውም ሊማ ቃረነሃ ውስጧ ተጓዳኝ ሆኖ የሚመጡ ነገሮች አሉ። ሚነል ኡሙሪ ልቃኢነ የቆሙ ተግባራቶች ቢቀልቢሂ በምን ውስጥ በቀልቡ ውስጥ ተጓዳኝ ሆኖ የሚመጡ ነገሮች አሉ። እንዲያርጌ ቢሆን ኖሮ እንዲያርጌ እያለ ሲል በቀልብ ውስጥ ተጓዳኝ ነገሮች አሉ። ምን አልሙናፊየቲ ሊከማልል ኢማን ኢማን ሙሉ እንዳይሆን የተሟላ እንዳይሆን ምን የሚሉ ሙናፊያ ሙናፊያ ማለት የሚጻረሩ ውድቅ የሚያደርጉ ነገሮች ይመጣሉ። አልፋቲሐቲ ሊአመል ሸይጣን የሰይጣንን ተግባር ምን የሚሉለት የሚከፍቱ ይመጣና ቀልብሽ ለው ስቲ ምኑን ከፈትሽ ማለት ነው። ምንሽን ከፈትሽ? ልብሽን ክፍት ያረ ይገባና ድምጥ ማጡን ያጠፋዋል ልብን ማለት ነው። ፈኢን ቂለ ካሉ ፈኢን ቂለ ፈኢን ቂለ ከተባለ الرسول صلى الله عليه وسلم قد قال هذه الكلمة ራሳቸው የአላህ መልእክተኛ ለው የሚለውን ቃል ተጠቅሞ የለ እንዴ ብሎ ጥያቄ ቢነሳ አለ ሂነማ አመረ አስሐበሁ ነቢዩ አለይሂ ሰላቱ ሰላም ሰሐቦችን ባዘዙ ጊዜና ቢፈስኺል ሐጂ ሐጅ እንዲቀይሩ እንዲሽሩ ማለት ነው። የሐጅ ንያቸውን ኢለል ዑምራ ወደ ዑምራ እንዲሽሩ ወደ ሐጅ ተግባራቸውን ወደ ዑምራ እንዲቀይሩ ባዘዟቸው ጊዜ ነቢዩ አለይሂ ሰላቱ ሰላም የተናገሩት ንግግር አለ አይደለ እንዴ ተብሎ ቢጠየቅ ፈኢንቂ ለማለት ተብሎ ቢባል ቢጠየቅ ወለም የፍሰኽ ሁወ እሳቸው ደግሞ ምን ሳይሉ ሐጃቸውን ሳይቀይሩ ሳይሽሩ ወደ ኡምራ ማለት ነው። ሁወ እሳቸው ማለት ሊአነሁ ሳቀል ሀዲየ ነቢዩ ደግሞ ሐጃቸውን ያልቀየሩት ወደ ኡምራ ምን ስላሉ ነው? ሀድይ ስለነዱ ነው። ሀድይ ማለት ሐጅ የሚጓዝ ሰው ቂራን ያደረገ ሰው የሚያርደው እርድ ማለት ስለነዱ አብራራላችኋለሁ። እሺ ልብ በሉ። ይህ ወደ ሐጅና ዑምራ ስነ ስርዓት ሊመልሰን ነው። ሐጅ እንደምታውቁት ሶስት አይነት ሐጅ ላይ ወይም ደግሞ ላይ የሚፈጸሙ አፈጻጸሞች የሐጅ ክንዋኔዎች ሶስት አይነት ናቸው። አንደኛው ተመቱዕ ነው። ሁለተኛው ቂራን ነው። ሶስተኛው ኢፍራድ ኢፍራ ተመቱዕ ማለት በሐጅ ወር ዑምራን አድርጎ ተፈቶ መጠበቅ የምን ጊዜ የሐጅን ጊዜ ዑምራን እንዳገባን እንፈጽምና ከዛ ተፈተን ምንን እንጠብቃለን ሐጅን ይህ ተመቶ ይባላል ቂራን ማለት ደግሞ ሐጅና ዑምራን አጣምሮ መለየት ከዚህ ከሐጅ ሐጅ ጊዜው ሳይገባ በሐጅ ጊዜ ይነይታል እስከምን እስከ የውመ ተርዊያ ወይም የሐጅ ክንዋኔ እስቲያልቅ ድረስ ሐጅና ዑምራን እያጣመረ የሚያደርግበት ሁኔታ ነው። ይህ ቂራን ይባላል፣ ማጣመር ማለት። ሶስተኛው ደግሞ ምንድነው የሚባለው? ኢፍራድ። ኢፍራድ ደግሞ ማለት ሐጅም ብቻ ምን ማለት መነየት። ግልጽ ነው። ተመቱዕ እና ቂራን ልዩነት ምንድነው? በመሃል ተመቱ ያደረገ ሰው ይፈታል ይላጭና ምን ይልና ምንን ይጠብቃል እ የሐጅ ክንዋኔ ስትም ቂራን ግን ቂራን ያደረገ ሰው ግን ምን አይልም ከተወሰኑ ነገሮች ነው የሚፈታው ከዛ በኋላ ግን ያደርግና ምንን ይጠብቃል ሐጅን ይጠብቃል ይሄ እንግዲህ ያው ፊቂህ ላይ የቀራችሁ መሰለኝ ሹጃ የቀራችሁ መሰለኝ በደንብ ከተረዳችሁ እዛ ላይ አልፏል ሀዲይ ማለት ደግሞ ያው ቂራን ያደረጉ ሰዎች የመሳሰሉት ምንም ይላሉ ያርዳሉ። የሚያርዱት እርድ አለ ወይም ደግሞ ኢፍራድ ያደረጉ ሰዎች ይህ የመሳሰለ ሀዲይ የሚባለው የሚታረዱ ነው። ግመል፣ በግ፣ አናሙ ሰላሳ እነዚህ ነው የሚባሉትን እርድ ይፈጽማሉ። ስለዚህ ነቢይ አለይሂ ሰላም በዚህ ክስተት ላይ አንዳንድ ለማዎች ኢፍራድ ነው ያደረጉት ሀጅ ብቻ ነው የነየቱት ይላሉ። አንዳንዶቹ ቂራን ነው አልተፈቱም ይላሉ። አላያህል ነብዩ ነድተው ስለነበረ ሀጃቸውን መቀየር አልፈለጉም። ነድተው ስለነበረ ተመቱ ያለው ሰው ስንት ቀን ሶስት ቀን እዛ ይጾማል። ሰባት ቀን ደግሞ ወደ ቤተሰቡ ሲመለስ ምን ይላል? ይጾማል አይደለ? ይሄ ብር ለሌለው ጥሩ ነው። ብር ለሌለው ላልነዳ ይህን የመሳሰሉ ነገሮች ማለት ነው። ስለዚህ አብዛኛውም ሰሃቦች ደግሞ በጊዜው ምን አላሉም ከነብዩ ጋር የተነሱት ምንም የሚታረድን ግመልን የመሳሰሉን ነገሮች አልነዱምና ነብዩ ልክ ሲያዩዋቸው በቃ ሐጃችሁን የነየታችሁትን ወደ ምን ቀይሩት አሏቸው። ወደ ዑምራ ዑምራ አድርጉትና ዑምራችሁን ፈጽማችሁ ተፈቱ። ከዛ በኋላ የአጅን ክንዋኔ ጠብቁ አሏቸው። ምክንያቱም እናንተ የሚታረድ ነገር አልነዳችሁም። አሁን እንኳን እዛም የሚሸጥ አለ ግልጽ ነው አለ እዛው ሄደህ ትከፍላለህ፣ ትከፍያለሽ خلاص ይንታል እና ስላልያዙ በቃ ወደ ኡምራ ቀይሩት አሏቸው። በዚህ ጊዜ ሰሃቦች በጣም በቃ ደስ አላላቸው። አሁን የሰበብ ለሐዲሱን እየነገርኳቸው ነው። ደስ አላላቸውም። ከዛ ነብዩ ምን አሉ? ፈልጀዋቡ ነቢዩ ምን አሉ በዛን ጊዜ ለው ስተቅበልቱ ሚን አምሪ መስተድበርቱ ማ ሱቅቱል ሀዲያ በማለት ተናገሩ ማለት ነው። ለው ስተቅበልቱ ሚን አምሪ ጉዳይን ከዚህ በፊት እኔ ቢሆን ኖሮ እንደዚህ ማለት ነው። ለው ስተቅበልቱ ሚን አምሪ ይህንን ጉዳይን እንደው አውቄው ቢሆን ኖሮ እንዲከ መስተድበርቱ ጀርባም ባልሰጠው ነበረ። ምን ማለት ነው? ይሄ እንደሚከሰት እኔ ባቅ ኖሮ እኔ ራሴ ምን አደርግ ነበረ ማለት ነው? ተመቶ አደርግ ነበረ። ግልጽ ነው። ግን ይህንን ነገር አላወቅኩትም ነው። ማሱቅቱል ሀዲያ ደግሞ ምን አላልኩኝም። ማሱቅቱል ሀዲያ ሀዲይም ባልነዳው ነበረ። እንደናንተው ምን አደርግ ነበረ? ተመቶ አደርግ ነበር። ይሄ እንግዲህ ነብዩ እነሱን ለማጽናናት የተናገሩት ንግግር ነው። ግልጽ ነው አለ አዎ እኔ ራሴ እንዲከሰታል ብዬ ማለት ባቅ ኖሮ አዎ እኔም ራሴ ይሄን ነገር ወደ ጎን ባላልኩት ነበረ፣ ጀርባን ባልሰጠው ነበር፣ ሀድይም አልነዳም። ግን አሁን ያው ምን ነድቻለሁ፣ ሀድይ የሚታረደውን ነድቻለሁ። እኔ አልቀየረው እናንተ ግን ቀይሯሉ ማለት ለው ተጠቅመዋል ታዲያ ራሳቸው ነብዩ ይባላል ፈልጀዋቡ አንዛሊክ ብሏቸው አይደል የሚጀምረው ለዚህ መልሱ እንደሚከተለው ትላንት ኢልሃም ስጠይቅ ነበረ ግልጽ አረ ሙአሊፉ ራሱ እዚህ እኮ ለው ብሏል ብላ ጠይቀኛለች ያው ትላንት ፊውቸርን ስለሚያመላክት ፊውቸር ለሆነ ነገር ችግር የለውም ብያለሁ አይደል አሁን እዚህ ጋር ተመልከቱ ነብዩም የተጠቀሙት ለምንድን ነው ኸበሩን አን ሙስተቅበል ስለየት ነው የተናገሩት ነብዩ? ኸበሩን እየተረኩ ነው ነብዩ። አሙስተቅበል ስለ ወደፊት ግልጽ ነው። ወደፊት እንዲህ ቢሆን ኖሮ እኔ ጀርባ አልሰጥም ነበር። ግልጽ ነው። ላ ኢዕትራድ በዚህ ውስጥ ነብዩ እየተቃረኑ እየተጻረሩ አይደለም። ፊሂ አላቀደሪ ምንን አላህ በወሰነው እንደው ወደፊት እንዲሆኑ ቢሆን ኖሮ ጀርባ አልሰጥም ነበረ አሉ ተናገሩ። በል እንደውም እሳቸው ሁወ እሳቸው ነቢ ዓለይሂ ሰላቱ ሰላም የፈጸሙት ኢኽባሩ ሊአስሓቢሂ ለሰሓቦቻቸው እየተረኩ እየተናገሩ ነው። አነሁ ለው istaqበለ الإحرام بالحج أنه نوكو لو استقبل الإحرام بالحج ما ساق الحدي أنه لو استقبل الإحرام بالحج ከዚህ በፊት እንግዲህ አነሁ ለው ይስተቅበለ ማለት ከዚህ በፊት በሐጅ ማለት ነው ስርዓት ላይ ስተቅበል ኢሕራም ኢሕራም ማለት ምን ማለት ነው መነየት መሐረም ማለት ነው ለሐጅ ይህንን የሚያውቁ ቢሆን ኖሮ ማሳቀል ሐድየ ምን አይነ አይነዱም ነበረ እ ሐድይን አልነዳም ነበረ ወደፊት በሐጅ የመነየት ሁኔታ እንዲህ መኖሩ እንዲህ መሐርም ምነይት ቢሆን ኖሮ ማሳቀል ሀዲ ሀዲ አልነዳም ነበረ፣ ግን አሁን ያው ነድቻለሁ። ወላ አሕረመ ቢልዑምራ በምን ሐርም ነበረ? በዑምራ ሐርም ነበረ፣ በሐጅ አልሐርምም ነበረ አሉ ነው። ቃለ ዛሊከ ለሁም ለእነሱ ይህንን ያሏቸው ለማ አመረሁም ቢፈስኽል ሐጂ ሐጅን በመሻር በመቀየር ባዘዟቸው ጊዜ ነው። ኢለል ዑምራ ወደ ምን ወደ ዑምራ ማንን ማንን ሰሓቦችን ሐተን ይህ በማነሳሳትና ወተጥይበን ሊቁሉብህም ልባቸውን ለማስደሳት ደስ እንዲላቸው ነው። ለማ ረአሁም ያዩአቸው ጊዜና ተወቀፉ ፊ አምሪ የነቢዩን ትእዛዝ ከመተግበር እንዶ በቃ ራሳቸውን ሲያግቱ በቃ ደስ ሳይላቸው ሲቀር ማለት ነው። ተወቀፉ ማለት ማንገራገር ማለት ነው። ደስ ሳይላቸው እንዴት እኛ ሀጅ ብለን መተን እንደ ወደ ዑምራ እንቀይራለን ብለው ሲሉ ማለት ነው። ፈለይሰ ሃዛ ሚን አልመንሂይ አንሁ ይህ ደግሞ የተከለከላለን በል ሁወ ኢኽባሩን ለሁም لهم اما كان يفعل في المستقبل ودفيت ፊል ሙስተቅበል ወደፊት እንዲህ من ነገር ቢያጋጥመኝ ምን አደርጋለሁኝ ሀዲይም አልነዳም ወደ ዑምራ ቀይር ነበረ ነው لو حصل ቢከሰት ወላ ኺላፈ ፊ ጀዋዚ ዛሊከ ይህንን ደግሞ እንደሚበቃ በዑለማዎች መካከል ያሰብ ልዩነት ምንም የለም ወኢነማ ዩንሃ እነሆ እኮ የሚከለከለው ይላል የሚከለከለው አንዛሊከ ከዚህ ፊ ሙዓረደት ልቀደር ቀደርን መጻረር ላይ ሲደርስና ቀደርን መጻረር ሲፈለግበት ነው ወይም ቀደርን ሲጻረር ብቻ ነው والله أعلم حقيقة وميك والله ملا فهذا الحديث يحديث كو الذي رواه أبو هريرة أبو هريرة يزقبت حديث نبي عليه الصلاة والسلام كلاي من بلو يالوت نعم من يالوت المؤمن القوي خير وأحب إلى الله من المؤمن الضعيف وفي كل خير احرص على ما ينفعك واستعن بالله ولا تعجز وإن أصابك شيء فلا تقول لو أني فعلت كان كذا وكذا ولكن قل قدر الله وما شاء فعل فإن لو تفتح عمل الشيطان يميلو حديث مالتنا يه حديث هذا الحديث الذي رواه أبو هريرة لا يستغني عنه العبد عند بارع مبقاقات የሌለበት ሐዲስ ነው አስተንትኑት ሐዲሱን ቆም ብላችሁ ማንም የአላህ ባሪያ ሊብቃቃበት የማይችል ሐዲስ ነው የተደመኑ እሱ በውስጡ ያካትታል ኢስባቱል ቀደር የአላህ ውሳኔ የሚባልን ነገር እንድናጸና ወኢስባቱል ከስቢ እንዲሁም መከሰብ አለብን ሰበብያቶችን መስራት አለብን ወልቅያሙ ወልቅያመ ቢልዑቡድያ አላህን በማምለክ በመገዛት ላይ ቀጥ ብለን መቆም እንዳለብንም የነገረን ሐዲስ ነው ቃለ ሼኹል እስላም ኢብኒ ቴሚያ ሼኹል እስላም ኢብኒ ቴሚያ ብለው ይላሉ في معنى هذا الحديث ስለዚህ ሐዲስ ጽንሰ ሐሳብ ሲነግሩን ላ ታዕጀዝ አትስነፍ አዎ አመእሙሪን ምን ካልከው ከታዘዝከው ነገር ወላ ትጅዛዕ ሰብርን አትጣ ሰብርን አትጣ ሚን መቅዱሪን አላህ ከወሰነብህ ነገር አዎ አሰብሩ ሰብር እኮ ወመንዚለቱ ያለው ቦታ ድርሻ ፊል ዐቂዳ በአቂዳ ላይ ያለው ድርሻ ምን ይመስላል እንደሚከተለው ተቀደመ ልከላሙ አዎ አስቀድመናል በንግግራችን ላይ ፊነህይ አን ቀውሊ ለው ለው የምትለዋን ንግግር መናገር በተመለከተ በሸሪያችን እንደማይቻል አስቀድመናል እንደማ የቀውል ኢንሳኑ የሰው ልጅ የወደቀ ጊዜና ፊ ሙሲበቲን በምን ላይ በሙሲባ በችግር ላይ የወደቀ ጊዜና አዎ የሰው ልጅ እንዲያርጌ ቢሆን ኖሮ እንዲያርጌ ቢሆን ኖሮ ማለት እንደሌለበት አስቀድመናል። ወአነ ልዋጅብ አለይህ በሱ ላይ ግድ የሚለው አሰብሩ ምን ማለት ነው? ትዕግስት ማድረግ ወልሕቲሳቡ መተሳሰብ ነፍስ ይሄ እኮ የደረሰብኝ በዚህ ምክንያት ነው። ከወንጀል ማራቅ አለብኝ። ማ አሳበ ምን ሙሲበትን ፊል አርድ ፈቢማ ከሰበት አይዲኩም ወያዕፉ አን ከፊር ብሏልና እስቲ እኔ ጋር አዎ የሰራሁት ወንጀል አለ ብሎ መተሳሰብ አለብን قال الإمام أحمد رحمه الله إمام أحمد بلو يلالو ذكر الله تعالى الصبر الله سبحانه وتعالى تقستن بتملكة أو ستوال في تسعين موضيعا زتنا أبو تعالى الله تقصل من كتابه بمن وسط በቁርአን ውስጥ ዘጠና ቦታ ስለ ሰብር አውስቷል አውግቷል وفي الحديث الصحيح በሰሒህ ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም አሰብሩ ዲያ ሰብር ነጸብራቅ ነው አሉ። አሰብሩ ዲያ ዲያ የሚለውን ጋሻ ብሎ የሚፈስሩ አሉ። ይሄ ጋሻ የሚባል ዲያ የሚባለው ትርጉም እኔ ጋሻ የሚባል ትርጉም አላውቅም እኔ በአረብኛ ቋንቋ አሰብሩ ዲያ ምን ማለት ነው? ሰብር ነጸብራቅ ነው። ነጸብራቅ የተባለው ለምንድን ነው? ከአሰላቱ ኑሩን ይላል ወሰብሩ ዲያኡን ነው አይደል የሚለው ሐዲሱ። ሰላት ምንድን ኑር ብርሃን ነው አይደለ? ግን ሰብር ደግሞ ከሱ የባሰ ነጸብራቅ ነው። ምን አላት? ሐራራ አላት አይደል? ትንሽ ነጸብራቅ የሆነ ሞቃት ነገር አለው አይደል? ለምንድን ከባድ ከመሆኑ የተነሳ ማለት ነው። ወላሂ ሰብር ሲኖረው ነው ሰውየው ሰላት የሚሰግደው አላህ የሚገዛው። ሰብር ለሁሉም ነገር ምንድን ናቸው? ምንድን ነው? መሰረት ነው ማለት ነው። እና ሰብር ነጸብራቅ መሆኑ በጣም በቃ ነገር ከኑር የበለጠ ነጸብራቅን ያዘለ ነው። ረዋሁ ومسلم ወሙስሊም አሕመድና ሙስሊም ዘግቦታል። ወቃለ ዑመር ዑመር ብሎ አለ ወጀድና خير عيشنا بالصبر ወጀድና አገኘን ኸይረ ዐይሽና መልካም ምርጥ ህይወታችንን አገኘን ቢሰብሪ በምን በትዕግስት ምርጥ የሚባል ህይወትን ያገኘ ነው በምንድን ነው በሰብር ነው ስብሓንላህ እንዴት ደስ ይላል ንግግሩ ወላሂ ኬፍ ሰበሩ እንዴት ሰበሩ ሙሽሪኮች እንደዛ አዛ ሲያደርጓቸው የዱንያ ፈተና ማለት ነው ከብዷቸው ቅጠል በልተው እንደ ፍየል ማለት ነው ምን ሲሉ ከነሱ የሚወጣው ነገር እስኪሆን ድረስ ተመልከቱ ባረከላሁ ተመልከቱ ባረከላሁ ፊኩም የደረሱበት ፈተና ከባድ ነበር ነዓም ግን ምርጥ ህይወት አገኘን የሚሉት እነሱ በሰብር ነው ወጀድና ኸይረ ዐይሽና ብሰብር ረዋሁ ልቡኻሪ ወቃለ ዓልይ ረዲየላሁ አንሁ ዓልይ ስለ ሰብር ምን ይላል ኢነ ሰብረ ምን ልኢማን ሰብር እኮ ከኢማን ያለው ድርሻ ቢመንዚለት ራእሲ ሚነል ጀሰድ አዎ ጭንቅላት በአካል ላይ ያለው ምንድን ነው አለ ቦታ ነው አለ ጭንቅላታችሁ ከአካላችሁ ያለው ቦታ ምንድን ብትባሉ ምንድን ነው ዋናነት ነው አይደል እንዴ ጭንቅላት የሌለው ሰው መሆን ይችላል እንዴ ሰውየው ጭንቅላቱ ቢቆረጥ ሰው ይሄ ሙሐመድ ይባላል እንዴ አያችሁት ሙሐመድ አይባልም ጀናዛ ነው የሚባለው ወዲያው ስያሜ ይቀየራል ማንገት ከሌለው መፍሁም ገባች ገብቷችኋል አይደል ስለዚህ ልክ እንደ ጭንቅላት ነው አካል ላይ ያለው አስለን ሰውየው ራሱ ጭንቅላቱ ስራውን ቢያቆም እንደዛው እ እንደ ሰው ማሰብ ከተሳነው የአካሉ መኖር ዝም እብደት ላይ ያሉ ሰዎችን በተመለከተ ማለት ግልጽ ነው። ስለዚህ ሰብር እንደዚሁ ነው። አንድ ሙእሚን ላይ ከታጣ ያው እንግዲህ ጭንቅላት እንዳጣ ሰው ወይም ጭንቅላት እንደሌለው ሰው ነው ማለት ነው ግልጽ ነው ስለዚህ ሰብርን አው የሙጥኝ ብለን ልንይዘው ይገባል አው ሊኖረን ይገባል ثم رفع صوته ከዚያ ነብይ ثم رفع صوته ከዚያ ድምጻቸውን ከፍ አደረጉ አልይ ማለት ነው አልይ ኢብኑ አቢ ጣሊብ وقال ብላሉ አላ አዋጅ ኢነሁን እኮ ላ ኢማነ ኢማን የለውም ሊመን ላ ሰብረ ለሁ ሰብር ለሌለው ሰው ምን የለውም ኢማን የለውም በቃ ሰብር የሌለው ሰው ኢማን አለው ማለት አይቻልም አሉ وقد روى البخاري ومسلم ቡኻሪና ሙስሊምም ዘግቧል መርፉዐን ቀጥታ ከነቢዩ አለይሂ ሰላቱ ሰላም ባነሱት ሐዲስ ማ ኡዕጢየ አሐዱን አንድም አልተሰጠም ኸይረን ጥሩን አውሰዐ ምን ሰብሪን ከትዕግስት ወአውሰዐ ምን ሰብሪን ከምን ከሰብር ምን ያለ አውሰዐ ማለት ሰፊ የሆነ ትልቅ የሚባል እንደ ሰብር የተሰጠ የለም። የሰው ልጅ ትልቅ ነገር ተሰጠ የሚባለው ምንን የተሰጠ እንደሆነ ነው? ሰብርን የተሰጠ እንደሆነ ነው ማለት ነው። ከስጦታዎች ሁላ ትልቅ ስጦታ ማውጤ አሐዱን አጣአን ማለት ማለት ስጦታን ማለት ትልቅ የተሰጠው የለም። ኸይረን ጥሩ የሆነን ወአውሰዐ ሚን ሰብሪ ከሰብር ምን ያለ ሰፊና ላቅ ያለ ምንም የለም። ወሰብሩ ትዕግስት ሙሽተቁ ሚን ሰበራ ሰበረ ከሚለው ቋንቋ የተወሰደ ነው። ሰበረ ማለት ማለት ነው ኢዛ ሐበሰ ወመነዐ ኢዛ ሐበሰ ያገተና ወመና የከለከለ ጊዜ ነው። ፈሁወ እሱ ሐብሱን ነፍሲ ነፍስን ማገትና ማገት ነው። አኒል ጀዘዒ ከምን ሰብር ከማጣት ከመሳን ወሐብሱ ሊሳኒ ምላስን ማገት ነው። አን ተሸኪ ከምን ስሞታን ከማቅረብ ወተሰኹጢ ከመቆጣት ማለት ነው። ግልጽ ነው። አዎ ሰብር ማድረግ እያንዳንዱ ላይ ያስፈልጋል ማለት ነው። ሰብር የሌለው ሰው ብዙ ነገር ውስጥ ያመጣል ማለት ነው። ግልጽ ነው። ወሐብሱል ጀዋሪሒ አካልንም ማገት ነው ማገት ነው። አን ለጥሚል ኹዱዲ ጉንጭን ከመምታት ለጥም ማለት ይሄ መምታት ጨዋ ማድረግ ማለት ነው። ወሸቅል ጁዩቢ አንገት ጌን ከመቅደድ አንገት ጌ ታውቃላችኋል የአንገት ማስገቢያ ማለት ነው እጅግ የአንገት ጌ እንደሚባለው نعم هذا وصلى الله على نبينا محمد وعلى اله وصحبه وسلم